عليكم ورحمة الله الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب اللباس أو باب اللباس رقم الحديث 424 من يقرأ المثنى فليتفضل مشكورا مشكورا بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم عن أبي عامر الأشعري رضي الله عنه قال قال رسول الله صلى الله عليه وسلم ليكونن من أمتي أقوام أقوام يستحلون الخز والحرير رواه أبو داود وأصله في البخاري طيب عن ابي عامر الاشعري رضي الله عنه انه قال قال رسول الله صلى الله عليه وسلم لا يكونن من امتي اقوام يستحلون الحرى يستحلون الحرى والحرير رواه ابو داود واصله في البخاري እንግዲህ ዛሬ የምናየው ባቡል ሊባስ ነው ብለናል ሊባስ ለቢሰ ثوب يلبس لبسا من باب تعيب يتعب تعبا ነው እንደምንለው ማለት ነው ለቢሰ ثوب ማለት ልብስን ለበሰ ማለት ነው ልብሰን መልበስን ልብስና ሊባስ ከሆነ ማይልበሱ የሚለበስ ነገር ነው طيب አላህ Subhanahu Wa Ta'ala ቁርአን ላይ የልብስን ጉዳይ አንስቷል ልብስ ማለት ጸጋ ነው ያ በኒ አደም خذوا زينتكم عند كل مسجد እናንተ የአደም ልጆች ሆይ ጌጣችሁን ውበታችሁን ያዙ በየመስጂዱ ይላል እዚህ ጋር ዚነተኩም ማለት ያው አልባሳትን አስተካክላችሁ ስትለብሱ ነው ጌጥ ጌጣችሁ የሚያምረውና ውበታችሁ የሚያምረውና እርሱን ያዙ ማለት ነው እንግዲህ ሶላት ሲባል እንደ ኩል መስጂድ ያው የሚሰገድበት ቦታ ሁሉ ማለት ነው ሶላት ላይ ንጽህና ያስፈልጋል መዋብ ያስፈልጋል ሽቶ ምናምን ሲዋክ ነገር መጠቀም ነጭ ልብስ መልበስ የመሳሰሉ ማለት ነው هو الذي خلق لكم ما في الارض جميعا ያ አላህ ማለት ለእናንተ በምድር ውስጥ ያለው ሁሉ የፈጠረ ነው ይላል በመቀጠል ከልብስ የሚከለከል አለ ግን ሁሉም አይፈቀድም እርግጥ የሚፈቀዱና የሚወደዱ ልብሶች እንዳሉ ሁሉ የሚከለከሉ ልብሶችም ይኖራሉ ስለዚህ የት ነው የሚከለከለው የት ነው የሚፈቀደው የሚለውን ለማወቅ ቀጥታ ሐዲሶችን እናያቸዋለን عن ابي عامر الاشعري رضي الله عنه ስራውን አላህ Subhanahu Wa Ta'ala ይወደድለትና አቡ አሚር አሽዓሪ ማለት ይሄ አቂዳው አሽዓሪ እንደመሳችሁ የዘር ሐረግ ነው አሽዓሪ የሚባል ዘር ስላለ ነው رضي الله عنه قال قال من قال قال رسول الله صلى الله عليه وسلم የአላህ መልእክተኛ አሉ ለየኩነነ ይኖራል ይፈጠራል ይመጣል አሉ ምን ኡመቲ ከኡመቶች እኔ ከተላኩባቸው ህዝቦች መካከል አቅዋሙን ሰዎች ይኖራሉ ሰዎች ይመጣሉ ምን አይነት ሰዎች ናቸው አሉ يستحلون الحيرة والحريرة ዝሙትን የሚፈቅዱ ሰዎች ይመጣሉ ሐር የሚባለው ልብስም ይበቃል የሚሉ አካሎች ይመጣሉ እያወገዙት ነው እየደገፉት እንዳይመስለን ለኩነነ ይኖራሉ ይመጣሉ አቅዋሙን ጀምዑ ቀውሚን የቀውም ስብስብ አቅዋም ይባላል ላ يسخر قوم من قوم መቁረበ ዝገርሙ አቅዋም የቀውም ስብስብ ነው አቋሙ يستحلون ማለት مستحلين የፈቀዱ ሲሆኑ ሊባሰል الحرير የሐር ልብስ والخزም አለ አፈታችን ቀራችሁ خز ብላ ያው خز ከሆነ የሐር አይነት ነው የሚሆነው አልሂራ ከሆነ ግን ያው ዝሙት ማለት ተፈለገው አልሂሩ على الروايه الاخرى وهي صحيحه ይላል ትክክለኛው ዘገባም አልሂራ የሚለው ነው ምክንያቱም خز ካልነው ሐሪር የሚለው ስለመጣ ድጋሞች ነው የሚሆነው አልሂራ ግን ቁቡል መርአት ነው የሴት ብልት ሂር ይባላል ያው ዚና ለማለት ተፈለገው ዝሙት የሚሰራው በዛ ስለሆነ طيب الحر ምንም አሉ ደግሞ ቢልከስሪ ወተሽዲራ ምንም አሉ ግን አልሂራ ነው ትክክለኛው ومنهم من يشدد الراء وليس بجيد አግባብ አይደለም ተበም ጥሩ አይደለም ራውን ሸድዶ መቅራት ማለት ነው ከዚህ ሐዲስ እንግዲህ የምንወስደው ዋና ቁም ነገር ምንድነው ነብዩ አለይሂ ሰላቱ ወሰላም ወደፊት ዝሙትን የሚፈርዱ ሰዎች ይመጣሉ ነው አሁን መጥተዋል አልመጡም ዝሙት የሚፈርዱ ከዛ የሚያለፈ እየፈቀዱ አይደል ሴት ለሴት ወንድ ለወንድ እየፈቀዱ ያሉ ስለዚህ በኋላ ምንድነው ነጽነት የሚባል ነገር ዲሞክራሲ የሚባል ነገር በቃ ሰው የፈለገውን ወዶ ከሰጠ ወዳ ከሰጠ ችግር የለም የሚባል ነገር ነው የመጣው ይሄ ምንድነው የስተህሉን الحራ ዝሙትን የሚፈቅዱ ይመጣሉ ብለዋል ገና ወደፊት ይመጣል ወይ እንዳንጠብቅ አሁን ጀምረዋል ነው ማይ ወሚንሁም ማን يلبس الحرير ሐርን የሚለብስም ደግሞ ይመጣል ከወንዶቹ ማለት ነው ምን الرجال ለሴትማ አሁንም ይበቃል ሙስተሂሊነ ልብሰሁ መልበሱን ይፈቀዳል በማለት ይሄ ይመጣል ነበር ያሉት فها هي انظمه الدول التي تدعي الاسلام እስላም እስላምን ይዘናል ሙስሊሞች ነን የሚሉ ሀገሮች ሳይቀሩ ዝሙትን እየፈቀዱ ነው መብት ነው እያሉ ማለት ነው وتجعل وتجعل له اسواقا የዝሙት የዲአራ ገበያ ራሱን ችሎ አለ ሁን ተብሎ የሚወጡበት የሚዘጋጁበት ሴቶችም ተዘጋጅተው ወንዶችም ወደዛው ቦታ የሚሄዱበት ቦታ እየተዘጋጀላቸው ነው ወመሐላትን خاصه ልዩ ቦታ የተዘጋጀላቸው ነው እዛ ቦታ ላይ ያው ሴተኛ ዳሪዎች ካፊሮችም ነፃ ሊሆን ይችላል በክፍያም እያደረጉ እየተፈጸመ በገሃድ ህግም እየወጣላቸው ኧረ ሆኖ እንደውም እነሱን የሚንከባከብ ሐኪምም ተዘጋጅቶላቸው ጤና ጣቢያ ተዘጋጅቶላቸው በቃ ስራቸው ይሆነው የመጣ ማስተናገድ ወናውዱ ቢላ እኒህን የተከለከሉ ነገር በግልጽና በጋር የተከለከሉ ነገሮችን ይበቃል ብለው የሚመጡ ሰዎች ይመጣሉ ገና ወርቅም መልበስ ይበቃል ለወንዶች ብለው የሚያምኑ ይመጣሉ የሚበሉ የሚጠጡ በብርና በወርቅ ዕቃ ፉንዱቅ ላይ ተለያዩ አምስት ኮኮ ምናምን የሚባሉ ፉንዱቆች ላይ ያው በወርቅ የሚዘጋጁ አሉ የአንዳንድ መንግስታቶች ቤተመንግስት ሲያሳዩን ያው ወርቅ ሆኖ ይታያል እንት ቤቱ ሳይቀር ማለት የውል የተከለከለ ነበር ሐፈላቱ ከቢራ አንድን ሸሪዓ ክልክል ያደረገውን ነገር ሐላል ነው ማለት ራሱን ችሎ ከእስላም ያወጣ እንዲህ ይመጣሉ ማለት በጣም ግልጽ የሆነውን ሐራም ሐላል ብለው ከእስልምና ወጥተው ሰውንም ከእስልምና ለማውጣት የሚጥሩ ሰዎች ይመጣሉ ይሄ ቀምቀም ምልክት ነው ለማለት ነው እና አደራችሁን እነሱ ፈቀዱ ብላችሁ እንዳትጠቀሙ ኋላ መዘዙን አትችሉትምና ነው መልእክቱ ተፈضلوا وعن حذيفة رضي الله تعالى عنه نهى رسول الله صلى الله عليه وسلم أن نشرب في آنية الذهب والفضة وأن نأكل فيها وأن لبس الحرير والدباج وأن نجلس عليه رواه البخاري طيب وعن حذيفة رضي الله عنه قال نهى رسول الله صلى الله عليه وسلم أن نشرب في آنية الذهب والفضة وأن نأكل فيها وعن لبس الحرير والديباج وأن نجلس عليه رواه البخاري كحذيفة ابن اليمان تزجب رضي الله عنه سرعون الله الله أنه قال حذيفة على نهى رسول الله صلى الله عليه وسلم የአላህ መልእክተኛ ከልክለዋል አንሽረበ ከመጠጣት ፊአንየቲ الذهب በብርቃና ማን በወርቅቃና ወልፊضቲ በብርቃ ዘሃብ ወርቅ ነው ፊዳ ብር ነው አንያማ ተቃዎች ማለት ነው ከብርና ከወርቅ በተሰሩ እቃዎች መብላት መጠጣትን መጠጣትንም ዋና ኩለፊያ ብሏል መብላትንም ከልክለዋል وعن لبس الحرير ሐርን ከመልበስ ወዲባጂ ቀጭኑን ሐርም ከመልበስ የሐር አይነቱ ብዙ ነው ወፍራም ቀጭን ይባላል ዲባጅ ማለት ቀጭን ማለት ነው ወአን ነጅሊስ አለይሂ እርሱ ላይ ከመቀመጥም እንደሚከዳም ሆነ እንደ መጅሊስ አረቢ አሰፍተን ከላይ ሐሩን እሱ ላይ መቀመጥንም ከልክለዋል አዲባጁ ደያቢጅ ወጀሙ ደያቢጅ ደበጀ ከምን የተወሰደ ነው ይላል نوع من الثياب ከልብስ የሆነ ጎሳ ነው ይላል ሰዳሁ ወሉህመቱ من الحرير ዝሃውም ቀለሙም እንደምትሉት ድሩም አንድ የሆነ ያው ዛማት የሚዘረጋው ያው ሁለቱም አይነቱ አንድ አይነት የሆነ ማለት ሐር የሆነ ማለት ነው ስለዚህ እርሱ ተከልክሏል ይሄ ነብዩ አለይሂ ሰላቱ ወሰለም አይፈቀድም ብለዋል النهي عن الاكل والشرب في انيه الذهب والفضه ይሄ በጥብቅ የተከለከለ ነው ነብያችን ከለከሉ ማለት ደግሞ ተህሪም ነው حرام ነው ማለት ነው ሙሐረሙን على الرجال والنساء والاطفال መብላት መጠጣት ላይ ለሴቱም ለወንዱም ለህፃኑም ለትልቁም የተከለከለ ነው ጌጣጌጥነቱ ላይ ሲሆን ደግሞ ለሴቶች የተፈቀደ ነው ለወንዶች የተከለከለ ነው طيب ሐርንም ልብስ ከልክለዋል በወንዶች ላይ النهي عن الجلوس على الحرير والديباج النهي يقتضي التحريم او حرام ነው ማለት ነው መከልከል አንዳንድ ጊዜ ዝም ብሎ እሱ አይጠቅምም ተው የሚባል ነገር አለ እንደዛ አይደለም حرام ነው እንዳትነካ ነው ይሄ ልብሱን ለሴቶች ነው ማነው ለወንዶች ነው አመንሳኡ ፈሙባሁ ለሁነ ልብሱ ለሴቶች ከሆነ መልበሱ ይፈቀዳል ለምን ከተባለ ሐር በጣም ጥሩ ነው መልካ ውበት አለው ሴቶች ደግሞ ውበት ያስፈልጋቸዋል ነው የሚለው ኢስላም በወንድና በሴት መካከል ለይቶ ነው የሚናገረው ወይም የሚፈቅደው فيما يتعلق بالزينه والتجمل መጋጋጥና መዋብን በተመለከተ ለወንዶች ያልተፈቀደ ለሴቶች ይፈቀዳል ምክንያቱም ሴቶች ያስፈልጋቸዋል ባህሉም ሁሉም ስለሆነ አው من ينشأ في الحليه وهو في الخصام غير مبين እንዳለው አላህ Subhanahu Wa Ta'ala የሴቶች ውበታቸው የሚሟላው ጌጣጌጦችም ሲጋጋጡና ያው ለውበት የሚረዱ ነገሮችን ሸሪዓ ያልከለከላቸውን ነገር ሲፈጽሙ ነው ነው ወንድ ያጋጣለው ካለ ተቃራኒ ነው የሚመጣው ይላሉ አምራለሁ ብሎ ተበላሽቶ የሚያርፈው ማለት ነው ሌላው እቃን መጠቀም አይቻልም ብሎናል ወርቅና ብርን ለቃ መጠቀም አይቻልም ብሎናል ግን አንዳንድ ጊዜ የሚፈቀድበት ነገር አለ ምንድነው እቃው ሲሰበር ማያያዣ ወርቅ አስፈላጊና የግድ ከሆነ ወይም ደግሞ ብር አስፈላጊ ከሆነ ወክም ታቁ እንደሆነ መወከሚያ ማለት ነው እንደዛ ከሆነ ይቻላል ይላል ለወንዶች ደግሞ ብር ብር ከሆነ ቀለበት ይፈቀዳል ወይባሁ ለልሪጃል خاتم من فضه አስፈላጊ ከሆነ ወተህሊየቱ السلاح መሳሪያቸውን ትንሽ ለማስዋብም እንደዚሁ وغيرها من ادوات الحرب የጦርነት መሳሪያዎችን እንደ ሰይፍ ጫፉ ምንም ማያጀው ማም እንዲመች ከተፈ ይፈቀድላቸዋል ይላል ሐርን መልበስ አይፈቀድም ለወንዶች ብለናል ጦር ሜዳ ላይ ግን የሚፈቀድ ጊዜ ያለ ይላል ለምንድነው የሚያሰቅደው የሚያሰልገው የቀድሞ ጦር እንደምታውቁት በሰይፍ ነበር ሰይፍ ደግሞ የሚያዳልጥ ነገር ካለ አይመታም ሐር ሲለብሱ ይጠቅማቸው ነበረ ሰይፍ እንዳይመታቸው ነው የሚለው ያሁን ጋዜጠኞች እንደሚለብሱት ነገር ጥይት መከላከያ ብለው እንደዛ ይጠቅም ነበርና እዛ ላይ ተፈቅዶላቸዋል ወይ ደግሞ ጦር ሜዳ የወጣ ሰው እንደምታውቁት ንጽህናውን መጠበቅና ልብሱ መቀየር ማጠብ አይችልም ላበት ያጠቀዋል ብዙ ጊዜ ያን ጊዜ ቅማል ይፈጠራል ቅማል ሲፈጠር ደግሞ የሚመጣውን ነገር ታውቁታላችሁ ለዚያም ደግሞ መከላከያ ሰውነቱ ሊቆስ ስለሚችል ለስላሳ ነው ሐር የሚባለው ነገርና እሱን የሚያስፈልገው ጊዜ ከመጣ ሐሳስ አለበት ቦታ ላይ ይፈቀዳል ይላል ያ ወደ ፍዝዝሩ ሊመጣ ይችላል ለኩራት ከሆነ ለቅምጥል ከሆነ የሚጠቀሙት አይቻልም ለወንዶቹ ማለት ነው ቀጥሉ وعن عمر رضي الله تعالى عنه قال نهى رسول الله صلى الله عليه وسلم عن لبس الحرير إلا موضع إلا موضع إصبعين أو ثلاثة أو أربعة متفق عليه واللفظ المسلم وعن عمر عمر كعمر بن الخطاب تزجب رضي الله عنه أنه قال عمر قالوا ما تزجبوا نهى رسول الله صلى الله عليه وسلم يا الله መልእክተኛ ከልክለዋል عن لبس الحرير حر بس الا موضع اصبعين اصبع اصبع ያው ይቻላል الا موضع اصبعين የሁለታት ማስቀመጫ ያክል ካልሆነ በቀር አው ثلاث ወይም የሶስት ጣት አው አርባ ወይም የአራት ጣት አራት ጣታችንን ጣል የምናደርግባትን ቦታ ያክል የሚሸፍን ካልሆነ በስተቀር ከዛ የበለጠና የጨመረ አይፈቀድም እነዚህ ለምን አስፈለጉ እነዚህማ ያው ለዶሩራ አንዳንድ ነገር ሊያስፈልጉ ይችላሉ ነው ወታደር ወይም ደግሞ ሻለቃ ምናምን የሚባለው መለያ ከላይ ኮከብ ምናምን የሚቀመጥ ነገሮች አሉ እንደዛ ላሉ ነገሮች አስፈላጊ ከሆነ እንደ መልክና እንደ ውበትም ሊሆን ይችላል ትንሽ የተወሰነች ምልክት ነገር እንደ አንድ አራት የሚያስቀምጥ ያክል እንጂ ከዛ በላይ አይፈቀድም ቡኻሪና ሙስሊም የዘገቡት ነው ቅንብሩ የሙስሊም ነው ይለናል እሺ وعن وعن أنس رضي الله تعالى عنه أن النبي صلى الله عليه وسلم رخص لعبد الرحمن بن عوف والزبير في قميص الحرير في سفر من هكة كانت بهما متفق عليه وعن انس رضي الله عنه ان النبي صلى الله عليه وسلم رخص لعبد الرحمن بن عوف والزبير في قميص الحريري في سفر من حكة كانت بهما متفقون عليه آه، انس كتب على صحابي تزغبوال تورطوال من مالت ان النبي صلى الله عليه وسلم يا الله ملكتنيا رخص فقدوال مالت تزغبوال لعبد الرحمن بن عوف عبد الرحمن بن عوف من باب صحابي نبر لرسنا والزبيري ዙበይር ኢብኑ አልዓዋም ለሚባለው ሱሐቢ መፍቀዳቸው ተዘግቧል في قميص الحرير የሐር ቀሚስ መፍቀዳቸው في ሰፈሪን በጉዞ ላይ ያለ አሰፈሩ ቅጣቱ من العذاب ነው ጉዞ ማለት ያው የጀሃነም ቁራጭ ነው የቅጣት ቁራጭ ነው ተብሏል ማለት መንደላቀቅ አይገኝም ቤቱ ላይ ቤት ላይ ሆኖ እንደሚቀመጠው የቆሸሸም ልብስ ቢሆን ያን ለብሶ መንቀሳቀስ ነው የግድ ነው ስለዚህ ለዚህ ሰው የሰፈር ላይ ፈይደውለታል ማለት ያ በሰፈር ላይ ለጂሃድ እንደወጡ ሰውነታቸው ቆሰለ ቅማል በዛባቸውና ቆሰለ ያን ጊዜ ተራው ልብስ ደግሞ የመሻከር ባህሪ ስላለው ቁስ ጋር ሲገናኝ ትንሽ ያስቸግራል አልሞከራችሁ ገጠር አላደጋችሁ እንደሆነ እንጂ ቁስል ካለ ልብስ ሲለብሱት በጣም ያስቸግራል ሚን ህከቲን ካነት ቢሂማ እነርሱ ከነበረች ቁስል ማለት ህካ ማለት ያው ቆዳቸው ላይ ከተፈጠረባቸው ችግር አንፃር ማለት ነው ያው ህከመት ማከክ ማለት ነው ሆነ ቁስል ሲወጣ ነው እከክ የሚባል ታቁ ከሆነ በገጠር እከክ ነገር ወይም ደግሞ የዚህ ግመሎች በሽታ የሚባል አለ አጉርብ የሚባል እሱ ነገር ሰውነት ላይ ይፈጠራል ያን ጊዜ ከከኝ ከከኝ ይላል በሚያከው ሰዓት ደግሞ ይቆስላል በቆሰለ ሰዓት ደግሞ ልብስ ጋር ሲገናኝ በጣም ይቸገራል ለዚህ ፈቅደዋል ነው ያው ቅድም አብራራ የሰጠሁት የሚፈቀዱ ነገሮች አሉ ብዬ እነዚህ ሐዲሶች ያው ስለሚመጡ ነው طيب ቀጥሉ وعن رضي الله عنه قال كساني النبي صلى الله عليه وسلم حلة سيراء فخرجت فيها فرأيت الغضب في وجهه فشققتها بين النساء متفق عليه وهذا لفظ مسلم وعن علي رضي الله عنه أنه قال كسان النبي صلى الله عليه وسلم حلة سيراء فخرجت فيها فرأيت الغضب في وجهه فشققتها بين نسائي متفق عليه وهذا لفظ مسلم آه كعلي بن ابي طالب تزجب انه قال علي قالوا ማለት ከሳን النبي صلى الله عليه وسلم ነብያችን አለበሱኝ ይላል አለበሱኝ ማለት ሰጡኝ ማለት ነው አንድ ሰው ልብስ ስጦታ ከሰጠን ለከለኳ አለበሰኝ ይባላል ባንድ ለብሰው መስጠቱ እንዳለበሰው ነው ምክንያቱም ልበሰው ብሎ ነው የሚሰጠው ሰው ልብስ ከሰጠው حلة سيراء حلة ማለት complete ማለት ነው ሱሪውና ሸሚዙ ወይም ኮቱ አንድ አይነት ከሆነ complete እንለዋለን ሽርጡና ከላይ የሚያጠፋው ልብስ አንድ አይነት ከሆነ complete ይባላል حلة complete ማለት ነው سيراء ማለት አግዲ አግዲም ምን ብዬ እንደምተረጉሙ አላቅም ቢጫ ቢጫ እንደ ሀገር እንደኛ ባንዲራ ለምሳሌ እንደ ማግዲ አግዲም ሆኖ ቀጠን ቀጠን ብለው ቢጫ ነገር መስመር መስመር ያለው ማለት ነው سيراء ማለት መስመር መስመር ያላት complete ልብስ ለብሼ ማን አልብሰውኝ እሷን ለብሼ ደግሞ ፈخرجت فيها ለበስኳትና ወጣሁኝ ግን ሰተውታል ሲሰጡት ልበሰው ያሉ መስሎት ለብሶታል እሱ ያለበስኝ አለ ከዛ ለብሻ ፈخرجت ወጣሁኝ فيها በዛች በልብሷ ውስጥ ሆኜ ፈራአቱ الغضب في وجهي ሲያውኝ ደስተኛ አይደለም ነብዩ አለይሂ ሰላቱ ወሰለም ቁጣ የሚባለው ነገር ፊታችን ላይ ያነበብኩታል ጥላቻ ማለት ነው ያቺ ልብስ መልበስን ይሄ ነገር ምንድነው በየ አልወደዱልኝም ማልኩና ፈሸቀቅቱሃ ሰነጠቅኳት አለ ወይም አከፋፈልኳቸው ለማለት ነው በእና ንሳኢ በሰቶች መካከል ያን ይሁሶስ ሶስት ማለት ነው ለሚስቶች አከፋፈልኳቸው ተሰንጥቆ ምን ሊያደርጉት ነው ያው ኮምፕሌት ማለት እ ሱርናንቱ አንድ ነው ያቻለው ሽርጡና አከላ የሚያጠፋው አንድ አይነት ሲሆን ነው ያንን አካፈልኳቸው እነሱ ወስደው ሻርብ ይጠቀሙታል ማለት ነው سيرا الحله او بالجر لكونها طيب فشققتها ما مسقطتها قرارጫ ከፋፈልኳቸው ففرقتها وقسمتها ማለት ነው ያው ለእያንዳንዳቸው እንደሚበቃቸው አድርጌ ቆራርጬ ተፍሲል አድርጌ ሰጠኋቸው ኒሳኢማት የኔ ሚስቶች ማለት ነው የኔ ሴቶች ማለት ነው አይን ንስዋ አለቲ አላቲ ፊ ቤቲሂ እቤት ውስጥ ያሉ ማለት ነው እንግዲህ በሴቶች መካከል አከፋፈልኳቸው ሲል እርግጥ ሚስትን ብቻ አይደለም ልጆችም ይገባሉ ይካተታሉ ሚስቶችም ይካተታሉ እናቶችም ይካተታሉ እንዲሁ አጎት ልጅም ካሉ ይካተታሉ የሐምዛ ልጅ ነበረች ይባላል ሴት ልጅ ከአልጅ ጋር የወንድሙ የአቂ ልጅም ነበረች ተብሏል እነሱ ሁሉ ጨምሮ ነው አለኝ እንደዚህ ያለው ፋጡማ የሚገርመው ደግሞ ሁሉም ፋጡማ ፋጡማ ነበር ስማቸው ፈሸቀቅቱሃ ኹሙራን በይነ الفواطم ይላል ሌላ ቦታ ላይ እንዳያደናገራችሁ ለብዙ ፋጢሞች አከፋፈልኳቸው ይላል አንዷ የወንድሙ ልጅ የአቂል ልጅ አንዷ ያጎቱ ሴት ልጅ የሐምዛ ያው ሐምዛ በጃር ሙቷል በድር እንትን ሆርዳ እንደምታውቁት ሚስቱና እናቱም ነበሩ ይላል እና ለፋጢሞች ለፋዋጢሞች አከፋፈልኳቸው ይላል ይሄ ከሐር የተሰራ ነው በነገራችን ላይ ከለሩ ብቻ ሳይሆን ከሐር የተሰራ ነበርና ለብሶ ሲወጣ ነብዩ አለይሂ ሰላቱ ወሰለም ደስተኛ አይደሉም ከዛ አውልቄ ለሴቶች አከፋፈልኳቸው ለወንድ ይከለከላል ለሴት ይፈቀዳልና ነው ቀጥሉ وعن أبي موسى رضي الله ማይክ እየለቀቅሽ ነው ታችን የኔው ችግር አጋጥሞታል መሰል وعن ابي موسى رضي الله عنه ان رسول الله صلى الله عليه وسلم قال احل الذهب والفض والحرير لإناث امتي وحرم على ذكورهم رواه احمد والنسائي والترمذي وصححه وعن ابي موسى يعني ما يسمعني طيب وعن ابي موسى كابو موسى الاشعري تزجب ان رسول الله صلى الله عليه وسلم قال يا الله ملكتنيا قالوا مالت ተዘገበ احل الذهب ወርቅ ተፈቅዷል والحرير حرم ተፈቅዷል لإناث امتي ከኡመቶች ለሴቶቹ وحرم ارم ተደርጓል على ذكورهم በወንዶቹ ላይ على ذكورهم على ذكور امتي ማለት ነው ተውላጠ ስሙ የሚመለሰው ወደ ኡመት ነው على ذكورهم على ذكور امتي رواه احمد والنسائي والترمذي وصححه يا احمد والنسائي والترمذي ዘግበውታል ኢማሙ ትርሚዚ ሐዲሱን ሷሂህም ብለውታል ጥሩ ሐዲስ ነው ብለውታል ነው የሚለው ሐዲሱ ያው ሐሰን ነው ደረጃው ትርሚዚ ሐሰኑን ሷሂህ ነው የሚሉት طيب ከዚህ ሐዲስ የምንረዳው ነገር ቢኖር ያው ሐርና ወርቅ የተከለከለው ለወንዶቹ እንጂ ለሴቶቹ ይፈቀዳል ለሴቶቹ ጌጥነቱ ማለት ነው ዘሃቡ መብለያ መጠጫ ከሆነ አይቻልም ከዚህ ላይ የሚፈቀደው ለምልክት ያክል ቅድም አራት ጣት ማምን ያለው እሱ እንዳለ ነው طيب ሌላ ويدل على الرخصه في لبس الحاجه اليه ያው ግድ አስፈላጊ ከሆነ ለህክምና ለምናምን ይበቃል ብለናል ቅድምም ኢባሐቱ الحار للنساء ለሴት እንደሚፈቀድ የአልይ ሐዲስ በግልጽ ያሳያል መሻርብ እንደሆናቸው ለሴቶች አከፋፈልኳቸው ብሏልና طيب ያው የሐር እና የወርቅ መፈቀድ ለሴቶቹ ለትልቆቹ ለትንሾቹ መሆኑን ቅድም አብራርቻለሁኝ ሌላ የለም እሺ ቀጥሉ وعن وعن عمران بن حسين رضي الله عنه أن النبي صلى الله عليه وسلم قال إن الله يحب إذا أنعم على عبده نعمة أن يرى أثر نعمته عليه رواه البياقي وعن عمران ابن حسين رضي الله عنه أن النبي صلى الله عليه وسلم قال إن الله يحب إذا أنعم على عبده نعمة أن يرى أثر نعمته عليه كعمران ابن حسين تزجب حسين بصرنا رضي الله عنه سراون الله سبحانه وتعالى يولد لتنا أن النبي صلى الله عليه وسلم قال يا الله ملكتنيا ميقتلون تناغروال من قالوا ان الله الله يحب يودال اذا انعم ባጣቀመ ጊዜ على عبده በባሪያው ላይ ኒዕመተን ማጣቀምን ወይም ጸጋን በዋለለት ጊዜ አንየራ ማየትን ይወዳል አሰረ ኒዕመቲሂ አላህ የሰጠውን ጸጋ አሻራ ወይም ምልክት ፋና አለይሂ ዘባሪያው ላይ እርሱ ላይ ማለት ነው አለይሂ ማለት ዘባሪያው ላይ ማየት ይፈልጋል ምን ማለት ነው አላህ Subhanahu Wa Ta'ala ጸጋ ማን ነው ጤና ሰጠን ጤና ጸጋ ነው ስለዚህ ጤና ስለሰጠን የጤና ምልክት እኛ ላይ መታየት አለበት ጤነኛ የሆነ ሰው ይሰግዳል ይጾማል ሐጅ ይሰራል ኡምራ ይሰራል በጤናው ማለት ነው ያን ጊዜ ጤንነቱን አላህ የዋለለትን ጸጋ በተግባር አሳየ ማለት ነው እዚህ ያመጣው ይሄን ሐዲስ ለምንድነው ደግሞ ልብስም ጸጋ ነው አላህ ልብስን ከሰጠን ጸጋ ሰጠን ማለት ነው የሰጠንን ልብስ መልበስ አለብን ለብሰን ደግሞ ልንሰግድበት ይገባል ኢባዳ ልናደርግበት ይገባል ምልክት ፋናው እሱ ነው አሳሰሩ የልብሱ አሻራ ማለት ስንሰግድበት ሐጅ ስንሰራበት ዑምራ ስናደርግበት ነው ስናጌጥበትና ስንዋብበት ነው ለጁሙዓው እንዲሁ ለዒዱ ለዒዶችና እንዲሁም አንዳንድ ልኡካን የውጭ እንግዳ ሲመጣ በቤታችን እንግዳ ሲመጣ ለባብሰን በጥሩ ሁኔታ መቀበል ተወዳጅ ነው ይሄን ይሄን አላህ Subhanahu Wa Ta'ala ይወዳል የልብስ ማታ አከማችቶ ሳጥን ቆልፎ አይሰግድበት ሐጅ አይሰራበት ዑምራ አድርግበት ወይ ለዲሃ ሰጥቶ አይሰድቅበት አንድ የቆሸሸ ልብስ ለብስና አንዳንድ ሰው ይኖራል ዝም ብሎ ይሄ ሊሆን አይገባም አላህ ራሱ ሰጥቶ የሰጠውን ነገር ደግሞ ባሪያው ላይ ማየት ይፈልጋል ለምሳሌ ወላጆቻችሁን ልብስ ገሳችሁ ብታለብሷቸው ብትገዛላችሁ በየሰዓቱ በየጊዜው ሲያስቀምጡት ነው ደስ የሚላችሁ ሲለብሱት ነው በለበሱት ቁጥር ደስታ ነው የሚሰማ አላህ Subhanahu Wa Ta'ala የዋለልን ውለታ የተዋለበትን ነገር ማየት ይፈልጋል እኛ ላይ ስለዚህ ኢባዳ አድርጉበት ዋናው ትልቁ ነገር ኢባዳ ነው ከዛ ባሻገር ደግሞ ለሚያያችሁ ሰው አልহামዱሊላህ ብላችሁ የጸጋውን ውለታ መመለስ ማለት ስታሳዩት ነው ከቀበራችሁ ከደበቃችሁ ታላሳያችሁ ማለት ነው استحباب اظهار نعمه الله على العبد الله የዋለልን ما سايت ጋር ماوطات يفا ماوطات يوددال الله بسطن باكبرن غزي يمكبر وانا ውጤቱ مندنو ጥሩ ለብሶ አጊጦ ተውቦ ጥሩ መኖሪያ ሰርቶ መኖር ነው የተፈቀደ ብቻ حرام ነገር እንዳይሆን ብቻ ኢዝሃር ኒዕመት الله ማለት ኩራትን ሳያጠቃልል ማለት ነው ከእኔ ከከሌ በልጣለሁን ሳያጠቃልል ድሆችን ዝቅ አድርጎ ለማየት አይደለም እንደው አላህ የዋለለትን ውለታ ለማሳየት ነው እንግዲህ እነመላ አማሉ ቢንያት ነው የምንለብሰው የምንዋዋበው ድሆችን ለማስቀናት ጎረቤትን ለማስቀናት ሁን ተብሎ ከሆነ ያ ጥያቄ ነው አላህ የዋለልን ውለታ ግን ለማሳየት ከሆነ ይቻላል ነው ወአማ ቢኒዕመቲ ረቢከ فحدث ومن قدر عليه رزقه فلينفق مما آتاه الله ነው መቼም ሰው ያለውን ነው ዲሃም በዲህነቱ ያለችውን እህል ያቀርባል ያለችውን ልብስ ይለብሳል ሀብታምም አላህ ከዋለ ጸጋ ያው ያለውን ነገር ያሳያል ማለት ነው ሌላው እዚህ ሐዲስ ላይ የምንረዳው መውደድ የሚባል ባህሪ ለአላህ Subhanahu Ta'ala እንዳለው ነው يحب ይያለን ሁቡ ግን ውደታው ليس كمثل شيء ያለ ምንም ማምሳያ መውደድ የሚባል ባህሪ አለው ሐቂቃ መውደድ አለው ሁኔታውን ግን ለእርሱ ተስማሚ በሆነ መልኩ እንጂ እኛ የምናውቀው ነገር የለም እንላለን قاتل وعن علي رضي الله عنه أن رسول الله صلى الله عليه وسلم نهى عن لبس قسي والمعصفر رواه مسلم طيب وعن علي كعلي بن ابي طالب አሁንም ተዘግቧል رضي الله عنه ان رسول الله صلى الله عليه وسلم يا الله መልእክተኛ ነሃ ከልክለዋል ማለት አሉብስ القسي والمعصفر ቀስይ ጣፉን በፈትሃ ሲኑን አጥብቀን ነው የምንቀራው ቀጥሎ ያ አለ ቀስይ ቀስይ የሚለው ሐር በደንብ ሆኖ የተደረገበት ከሐር በደንብ ተጎ የተሰራ ልብስ ነው ይላል በግብጽ አካባቢ ዲሚያጥም ትባል አካባቢ አለች እዛ አካባቢ የሚሰራውን ልብስ ቀስ ይሉታል የሸማቃ ወይም ደግሞ የልብስ የሸማ ፋብሪካ አካባቢ እዛ አካባቢ ነበር ይላል ቀደም ሲል አሁን ላይ ኸርባኑ ነው ምንድነው የሚባል ስያሜ ተሰጥቷታል ይላል ቂስይም የሚሉ አሉ በነገራችን ላይ ቀስይ ዋናው ነው አንዳንዶቹ ቂስይ የሚሉታል ይላል ግብጾች ቀስይ እያሉ የሚያነቡት አንዳንዶቹ ግን ቂስይ ይሉታል ያው በዛም ቀሩ በዛም ተቀራ ይቻው አካባቢ የቦታ ስም ነው እዛ አካባቢ የሚሰራውን የሐር ልብስ ከልክለዋል ነው ወልሙአስፈሪ ሙአስፈር ማለት ያው በቢጫ የተነከረ ማለት ነው ሙአስፈር የሚባል የሆነ እጽ ነገር ነው የሚበቅል ነገር በበጋ ነው የሚበቅለው ይላል ከሱ እንደ እንደ አበባ ነገር ነው ቀለም ይፈጠራል ከዛ እጽ ማለት ነው በዛ ሐሩ ይቀባል ስለዚህ ሐርም ነው ቀለሙ ሙአሰር ሆኖ እሱም መልበስ ከልክለዋል ነው ماشي وعن عبد الله وعن عبد الله بن عمار رضي الله عنهما قال رأى علي النبي صلى الله عليه وسلم ثوبان مصفران فقال أمك أمرتك بهذا رواه مسلم طيب عبد الله بن عمرو የተባለው ከተባለው ሱሐቢ ተዘገበ ረዲየላሁ عنهما የልጅንም ያባትንም አብዱላህም ሷሃቢ ነው አምር ኢብኑ አልዓስም ሷሃቢ ነው انه قال ارسو على ማለት راى علي النبي صلى الله عليه وسلم ثوبين معصفرين راى علي እንዳትሉ راى علي በእኔ ላይ አዩ ማን አይተው አንነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምንድነው ያዩ ثوبين ሁለት ልብሶች ፎጣና ሽርጥ ማለት ነው ሙአስፈራይኒ ቢጫ የሆኑ ሆኖም ከሐር የተሰሩ ማለት ነው فقال ነብዩ አለይሂ ሰላቱ ወሰላም አሉ ኡሙከ አመረትከ بهذا እንዴት የልብስ ለበስክ ነው ቁጣ ነው እንዴት ለበስክ እናት ያዛ ነው ለምን ለበስከው በማለት አናገሩኝ መልበስ የለብህም ነው ዋናው መልእክቱ ረዋሁ ሙስሊም را علي علي حرف حرف جر ما يمتكلمه على جرانات ያ ስመጣ ደግሞ እኔን ለማለት አለየ በእኔ ላይ በመሐል ጀርናት ማለት ነው አመረትከ ኡሙከ ኡሙከ አመረትከ ሚልም አለ አይዋ ኡሙከ አመረትከ እናትህ አዘዘችህን بهذا يهلبس ብላ استفهام انكاري بهمزه محذوفه تقديره امك امرتك بهذا ማለት ነው አንዱ ሀምዝ ወልቃል ይያል ነው ኡሙክ ኦ አይቺ ጅዛል ከልመት ያለችው ሀምዝ ሌላ ይወደቀች አለች አ ኡሙከ ምትል ሁለት ሀምዝ አንድ ላይ እንደ የከብት ነው የጣሉት መሳል እናትህ ይሄን ልበስ ብላ አዘችህን እንዴት አዛለች ይሄ እኮ መለበስ የሌለበት ልብስ ነው አይሆንም አንተ ወንድ ልብሱ ሐር በዛ ላይ ቢጫ እንዴት ትለብሰዋለህ ነገር طيب ቀጥሉ وعن أسماء بنت أبي بكر رضي الله تعالى عنهما أنها أخرجت جبة رسول الله صلى الله عليه وسلم مكفوفة مكفوفة الجيب والكمين والفرجين بالدباج رواه أبو داود وأصله في مسلم وزاد كانت عند عائشة رضي الله تعالى عنه عنها حتى قبضت فقبضتها وكان النبي صلى الله عليه وسلم يلبسها فنحن نغسلها للمرض للمرضى نستثفي بها وزاد البخاري في الأدب المفرد وكان يلبسها للوفد والجمعة طيب وعن أسماء بنت أبي بكر كأسماء يا أبو بكر لج كونتشو تزجبه ዝንጧ ቀኝ በመባል ታወቀው ረዲየላሁ ዐንሁማ መቀነቷን ወይም ትጥቋን ሰንጥቃ ለነብዩ አለይሂ ሰላቱ ወሰላምና ለአባቷ ለአቡ በክር የስንቃቸው መቆጠሪያ ማሰሪያ አድርጋ ሰጣቸው ነበር ይላል ወደ ሂጅራ ሲወጡ ስለዚህ ዝንጧ ቀኝ በመባል ታወቃለች انها اخرجت جبة انها እርሷ اخرجت አወጣች ጁበተ ረሱልላህ ሰለላሁ ዐለይሂ ወሰለም የነብያችንን ካባ ምን ነው ምትል ካባ ያው ማለት በቀሚስ ላይ የሚለበሰው ኮት ማለት ነው በተለይ በአውሮፓ በዘብርድ ሀገር ላይ ከላይ የሚደረበው ወይም አንዳንድ ኢማሞች የሚደርቡ ከላይ ማለት ነው <clears throat> ሱሪም ያው ስስ ነው እንጂ አለ <clears throat> መክፉፈተ ጀይቢ ወልኩመይኒ ጀይብ ማለት ያንገቱ አንገት የምናጠልቅበት ቦታ ጀይብ ይባላል ወልኩመይኒ ሁለት እጅያዎቹ የተዘመዘሙ የሆኑ ወልፈርጀይኒ ማለት ሁለት ቀዳዳዎች ሁለት ቀዳዳዎች ማለት ያው ኮት ሁለት ጠርዝ አለው አይደል በቀኝና በግራ ይሄ ካባም እንደዛው ነው ከአንገት ጀምሮ እስከታች ልቅ ነው ክፍት ማለት ነው እንደ የሴቶች ማባ ያለ የወንዶችም እንደዛው ወልፈርጀን ያለው በቀኝና በግራ ያለውን ከንፈሩን ከማየት አንፃር ፈርጀን ይባላል ሲቀደድ ወደ ጠርዝ የሚወጣው ነው ቢዲባጂ ማለት በሐር በሐር ተዘምዝሞ አውጥታ አሳየችን ነው የሚለው እዚህ ጋር ምንድነው የፈለገው ሐር ክልክል ነው ስንል ልብስነቱ ነው ከከ የሆነው እንጂ ለዝምዝማ ለጂያ ጫፍ ላይ ይዘመዘማል መልክም አለው ነው ዑስማንያዎች ማለት እንደሚለብሱት ማለት ነው እ ይሄ ቅድም እንዳለ ከታች እስከ ላይ ይዘመዘማል አሁን ካባ እንደምታውቁት እንደምታውቁት ማለት ነው ይሄስ በሐርም ቢሆን ችግር የለውም ለምን የሆነ ነብያችን ኮ አለይሂ ወሰለም ልብሳቸው ከሞቱ በኋላ በነገራችን አይሻ ወጣችው ያ ተዘምዝሞ ታይቷልና ያው ይበቃል ማለትም ያመለክታል ነው ለዝምዝማት ከሆነ رواه ابو داود አቡ ዳውድ ዘግቦታል واصله የዚህ ሐዲስ ፍሬ ሐሳቧና መልእክቱ ፊ ሙስሊሚን ሙስሊም ሙስሊም ይገኛል ወዛደ ሙስሊም ዘገባ ላይ ጨምሯል ካነት ነበረች እቺ ጁባዋ እንደ አይሻተ አይሻ ዘንድ ነበረች ነብዩ ባለቤት እስከመቼ hatta ቁብዶት ነብዩ አለይሂ ሰላቱ ወሰለም ሲሞቱ ያ ጁባ ወይም ወይም ካባው አይሻ ጋር ተቀመጠ እስከመቼ እርሷም እስከምትሞት ድረስ ማን ነው hatta እሳቸው እሷ ስትሞት ግን ተቀበቱሃ እኔ ተቀበልኳት ትላለች ማናት አይሻ ማናት አስማ ማለት وكان النبي صلى الله عليه وسلم يلبسها يا الله ملكتኛ ይለብሷት ነበረ አስማና አይሻ ምና ምን ናቸው እህትና እህት ናቸው በአባት ይገናኛሉ በእናት እኮ አይገናኙ ተብሏል በአባት የአቡበክር ልጆች ናቸው ሁለቱም እህቷ ስሞት እህቷ ወረሰች ማለት ነው ያው ለምን ወረሰችው ለምን አደረገችው ያው ልለብሰው አይደለም እቺ እኔ ጋር ተቀመጠ ለማለት ነው ፈቀበቱሃ ያለችው እንጂ ፈለብስቱሃ አይደለም ወይም ፈተመለክቱሃ አይደለም وكان النبي صلى الله عليه وسلم يا الله መልእክተኛ የልበሱሃ ይለብሷት ነበር በህይወት እያሉ እና እኛ ጋር አስቀመጥና ለምን አስቀመጣችሁት فنحن نغسلها للمرضى እኛማ እናጥብና ጣቢውን ለልመርዳ ለበሽታ ሰጠው ለበሽተኛ እንሰጠዋለን ሲጠጡት ይድናሉ ማለት ነው ይስተሽፋ ቢሃ ያችን የነብያችን ካባ እጣቢ ሲጠጡ ይፈወሱ ነበረ ይስተሽፋ ቢሃ ለፈውስ ሲጠቀሙት ነበር ማለት ነው وزاد البخاري في الادب المفرد ቡኻሪ አደብ المفرد የሚባል ክታባቸው ላይ ማለት ነው ቡኻሪ ብዙ ክታብ አላቸው ያው ሷሂህ ነው የሚባለው ያው ጃሚዑን ዋናው እንትኑ ሷሂህ ነው አደብ المفرد የሚባለው ውስጥ ግን ضعيفም ሷሂህም ይዘግባሉ እና አሁን ወዛደ ቡኻሪ في الادب المفرد ማለት አደብ المفرد ላይ ማለት ነው ሷሂህ ላይ አይደለም وكان يلبسها ነብዩ አለይሂ ሰላቱ ወሰለም ይለብሷን ነበር للوفد للوكات والجمعات ለጁሙዓም ይለብሷን ነበር ሉካን ማለት የውጭ እንግዳ ሲመጣ ለመቀበል እሷን ለብሰው ነበር አሽካፈዋል ማለት ነው ወልጁሙዓቲ ለጁሙዓ ሶላትም ሲወጡ ያው ለኹጥባ ለምን ያው ሶፊ ስለሚቀርቡ እርሷን ለብሰው ይወጡ ነበረ እሳቸው ከሞቱ በኋላ ግን እያጠብን በረካ አለውና እንጠቀምበት ነበር ነው እንግዲህ የነብዩ አለይሂ ሰላቱ ወሰለም ጸጉራቸውም ሆነ ልብሳቸውም ሆነ የአካላቸው ቁራጭ በአጠቃላይ በረካ ነው በረካ እንዳለውም ተነግሯል ይሄው ተበሩክ ያረጉ ነበር ውዶ ሲያረጉ ሻሙ ነበር ሱሐቦቹ ተብሏል አይደለም ውዷቸውን አክታቸውን ሁሉ ተብሏል ደማቸው ሁሉ የጠጣ ሱሐቢ አለ ግሬሳቸው ከሌላው የተለየ ነው በሳቸው ላይ ቀይሰው ግን የአንዳንድ መሻይኾችን እንደውዱላቸውንም ሰይፋቸውንም ሙሰባሃቸውንም ምንም ለመጠቀም የሚፈልጉ ሰዎች አሉ አይቻልም ቂያስ እዚህ ቦታ ላይ አይሰራም እከለ ሼህ በረካለው ከተባለ ከተነገረ ነበር የለም እንደዛ የሚቻል ወና አቡበክር ላይ የሚደረግ ነበር አልተደረገ ነብዩ አለይሂ ሰላቱ ወሰለም ላይ ብቻ ነው የሳቸው ልብስ ግን ሰውነታቸው የነካው ነገር ሁሉ በረካለውና ተፈቅዷል ይፈቀዳል ይቻላል ነው وفد ማለት ያው ከውጭ የሚመጣ እንግዳ ለማለት ነው ልኡክ ይባላል ዋፊድ ዋፊድ እንባለም ይኛ ዳስቦራዎች ከሀገራችን ወደ ሰው ሀገር ስለገባን ዋፊድ እንባላለን ወፍዲን ዋፊድ የወፍድ ጀም ውፉድ ወአውፋድ ይባላል ጀማዓቱን ከሪመቱን ተذهب الى امير او كريم እንግዲህ በክብር የሚላኩ ሰዎች ናቸው በእንግድነት የክብር እንግዳ እየተባሉ የሚላኩ ሰዎች እንደ ኤምባሲ እንደ ዲፕሎማቲኮች ማም እንደዚህ እነሱ ልኡክ ይባላሉ جبة የሚለው ረጅም ልብስ ነው ይላል ሰውን ሳቢጉን ረጅም ማለት ያው ከላይ ጀምሮ እስከ ቁርጭምጭሚት ሊለበስ የሚችል እስከ ጉልበት ሊለበስ የሚችል ማለት ነው واسع الكمين እጅያዎቹ ሰፋ ሰፋ ያሉ ፊት ቀዳዳ የሆነ ከልብሶቻችን በላይ የምንደርበው ልብስ ሲሆን ጁባ ይባላል መክፉፋ ማለት ከፍ يكون في الذيل والفرجين ያው እንዳይዘረዘር የሚዘመዘምበት ከፍ ማለት መጨበጥ ማለት ነበር ይሄ ዝምዝማቱ ልብሱ እንዳይመነዘር ይከላከላልና መክፉፋ ነው አይነ ስውርም ሰው መክፉፋ አይን ይባላል ያው አይኑ አይዘረጋምና ነው አልጀይቡ بفتح فسكون جيب ጀይብ አጂያብ ይባላል የራስ የሚገባበት ብዙ ቀዳዳ ከሆነ አጂያብ ይባላል ጁዩብ ይባላል ለአንዱ ጀይብ እንለዋለን ጀይቡል ቀሚስ የቀሚሱ የራስ ማጥለቂያው ማለት ነው فرجين ያለው ያው ፍለፍቱ ሲቀደድ በቀኝና በግራ የሚመጣው ጠርዝ فرجين ይባላል ديباج ማለት ያው ሐር ነው መምቻውም ዝሃውም አንድ አይነት ከሆነ ديباج ይባላል ديباج የሚለው የአረበኛ ቃል አይደለም ይላል ከፈረንስ የፋርሲያ የኢራን ቋንቋ ነው ያ ወደ አረበኛ አምጥተው አርበውት ነው ይላል ዲባጅን ደባቢጅ ይባላል ለብዙ ሲሆን ደባቢጅ ያው ሐዲሱ እንግዲህ ግልጽ ነው ለዝምዝማት ያክል ሐር መጠቀም ይቻላል ከዛ ሰፊና ብዛት ካለው አይቻልም ነው